ትናንት እንደተለየናችሁ ሁለት እንግዶች ማለትም ከሊቢያ ረጅሙን ጉዞ አድርገው እዚህ ጣሊያን ሀገር እንደገቡ ነው እንግዲህ እና ከመጀመሪያ ጉዟቸው ጀምሮ እስካሁን እስካሉበት ድረስ እንደው በምን መልክ እንደሚገኙና እኛም ከዛ ላይ ግንዛቤ እንድናገኝበት ሌሎች መናገር ያልቻሉ እህቶች፣ ወንድሞች ምን ያህል መከራና ስቃይ እንዳሳለፉበት እንድናየውና እንድንገነዘበው ከእኛስ ቀድመን ከገባ ነው ወይም ደግሞ እንደዚህ አይነቱ ችግርና ፈተና ካልገጠመንስ ወገኖች ምንድን ነው የሚጠበቅብን የሚለውን ግንዛቤ እንድንይዝበት ለማድረግ ያክል ነው እንግዲህ እነዚህን ያቀረብ ነው። ከቻልን ከሀያ ደቂቃ በኋላ አንድ እንግዳ ከሊቢያ በቀጥታ ሊቢያ ስላሉ ወገኖቻችን ምን አይነት ሁኔታ ላይ እንዳሉ ምክንያቱም እሳቸው በተለያዩ ስራ ላይ ነው ያሉት፣ ወጣ ገባ ይላሉ። በማልታ በቱኒዚያ በአሜሪካ የሚጓዙ ወገን ናቸው። ስለዚህ እሳቸው እዛ ያሉትን ወገኖች ምን አይነት መልክ እንዳላቸው ከሀያ ደቂቃ በኋላ እንገናኝ ብለውናል። ስለዚህ መስመር ካገኘን ከሀያ ደቂቃ በኋላ እሳቸውን ይዘንላችሁ እንቀርባለን። ከዛ በፊት ግን እነዚህ እህቶች እንድታዳምጡ በዚህ ሙዚቃ እንጋብዛችኋለን። አብራችሁን ቆዩ። ሸማል ጠግባት አይኔ ሁሌም አይረሳት ያቺን ያፋር ቆንጆ ወዴት ባገኘኋት ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት አይቼ ማልጠግባት አይኔ ሁሌም አይረሳት ያችን ያፋር ቆንጆ ወዴት ባገኘኋት ነይ ያፋሯ ቆንጆ ነይ ያፋሯ ወጣት ነይ ያፋሯ ቆንጆ አይን አፋሯ ወጣት አዋሻ በቀላት እምቦት ጽጌረዳ አማፈር ብርዌ ተሸነፈ ልቤ ላፋሯ ኮረዳ አማፈር ብርዌ ጠጥታ ያደገች የገመል ወተት ላይን የምታሳሳ ደመግቡ ናት። ከንፈሯ ወለላ ጣፋጭ እንደ ቴምር እንከን የለሽ አርቆ ፈጥሯታል ለታምር ለፍቅር ባደረው ጸዳው መንፈሷ ባፋርነቷ ነው የምትኮራው እሷ ነይ አፋሯ ቆንጆ ነይ አፋሯ ወጣት ነይ አፋሯ ቆንጆ አይን አፋሯ ወጣት አይቼም አልጠግባት አይኔ ሁሌም አያሳት ያቺን የአፋር ቆንጆ ወዴት ባገኝ ሆን ነይ አፋሯ ቆንጆ ነይ አፋሯ ወጣት ነይ አፋሯ ቆንጆ አይን አፋሯ ወጣት አይቼ ማጠግባት አይኔ ሁሌም አይረሳት ያቺን የአፋር ቆንጆ ወዴት ባገኘኋት ነይ አፋሯ ቆንጆ ነይ አፋሯ ወጣት ነይ አፋሯ ቆንጆ አይን አፋሯ ወጣት እኔስ ባንድ ጠፋ ናፍቆት ተንገብግቤ ያማማ ቀልጦ የፈሰሰ አዋሽ ገባ ልቤ ያማማ ፍቅሯ እንደ በረሃው ሐሩር ሲያነደኝ ያማማ አጣው ካለችበት መርቶ የሚወስደኝ ያማማ አሳይታና ድፍቲ ዳስሳት ገዋኔ ናፍቆቷን መሸከም ከቶ አልቻልኩም የሀገሯን ቋንቋ ባልችል አፋርኛ ፍቅር አግባባናል ከተዋደድንኛ ነይ አፋሯ ቆንጆ ነይ አፋሯ ወጣት ነይ አፋሯ ቆንጆ አይን አፋሯ ወጣት ነይ አፋሯ ቆንጆ ነይ አፋሯ ወጣት ነይ አፋሯ ቆንጆ አይን አፋሯ ወጣት እሺ እንግዲህ አድማጮቻችን እንግዶቻችን እዚሁ አጠገባችን ይገኛሉ። ከዛ በፊት ግን እንግዲህ የሀገራችን ልጆች በሚጓዙባቸው ቦታዎች ሁሉ ከአገራቸው ውጪ ያለ ወገን ጥቃት፣ በደል፣ ግፍ የመሳሰሉትን ሁሉ አድርሶባቸዋል። ከዛስ የሀገራችን ልጆች ያንን በጠየቅኳቸው ጊዜ መለሱልኝ መልስ ቢኖር ስለ ሀገራችን እንደው በሆዳችን እንፍጨው ነው ያሉት። ምክንያቱም የሀገርን ልጅ ጉድ ምንም ብሎ መጨረስ ስለማይቻል ሌላ አንድ ይህንን ሲናገሩ ግን አብራ ከመጣች አንዲት እህት የገጠማትን ለምሳሌ ያህል ግን መጥቀስ እፈልጋለሁኝ። እህት ከሊቢያ በባህር ከዛ ሁሉ መከራና ስቃይ ፈተና ነው የወጣችው። ካምፕ ውስጥ ነበረች። ከካምፕ በኋላ ግን እንደምታውቁት እዚህ ሀገር በካምፕ የመኖር ሁኔታው በጣም አስቸጋሪ ነው። ስለዚህ ከካምፕ ከተወሰነ ጊዜ በኋላ መውጣት ግድ ይላቸዋል። ስለዚህ አንድ ወንድም እሱ ጋር መታ ሚላኖ ማለት ነው ከሲሲሊያ ሚላኖ መጥታ እንደሚረዳትና መጠለያ እንደሚፈልግላት ይነግራታል። እህቷም ከዛ ጉዞዋን ወደ ሚላኖ ታደርጋለች። ሚላኖ ስትደርስ ይህ ወንድም ምን አረጋት? በጣም የሚያሳዝን ነው። ከሀገር ልጅ ከወገን የማይጠበቅ ነገር፣ ያንን ሁሉ ፈተናና መከራ ገጥሟት እቤቱ ይወስዳታል። ቤቱ አንድ ሰው ሲወስድ በደስታ ነው መቼም የምንሄደው። ምክንያቱም መከራና ፈተናን አብረን የተቀበልንንና ምንም የምንጠብቀው የምናስበው አደጋ የለም። ቤቱ ሄዳ ግን ማታ ከእሱ ጋር እንደምትፈልገው እንደሚፈቅደው ማድረግ ባለመቻሏ ከቤቱ ወጥታ በሌሊት እንድትባረር ነው ያደረጋት። አልፈልግም፣ አላረግም፣ ያንተ ፍላጎት መሟያ አልሆንም፣ የመጣሁት ቤት እፈልግልኝ እረዳሻለሁ ስላልከኝ እንጂ ከፍላጎቴ ውጪ የማልፈልገውን ነገር ልታስገድደኝ አትችልም በማለቷ ሌሊት ሚላኖ train station ላይ ነው የጣላት። በአጋጣሚ እግዚአብሔር ፈቃዱ ሆነው ግን አንዲት ኢትዮጵያዊ አግኝታ አገልግሎት አግኝታ መጠለያ አግኝታ አሁን በደህና ሁኔታ ላይ ትገኛለች። ይህ ታዲያ ከሀገር ልጅ ይጠበቃል። ስለዚህ እባካችሁን ወገኖች የምታደርጉት እርዳታ አንድም የእግዚአብሔርን ፈሪሃነት ያደረበት ሊሆን ይገባል። ሁለትም የሁለታቸውም ሰዎች ፍላጎትና መግባባት ሊኖር ይገባል። ግን በተቸገረች እህት ላይ ችግሯን እንድትወጣ መንገድ መፍቀድ እንጂ በችግሯ ላይ ሌላ ችግር መፍጠር ግን አግባብ አይደለም ብዬ እላለሁኝ። የምታነባውን እንባ በዛ ወቅት ብታዩ ኖሮ ወይም ደግሞ ብሰሙ ኖሮ በጣም የሚያሳዝን ነው። ስለዚህ በሌሎች ወገኖች እዚህ አጠገባችን የሚገኙት በሊቢያኖች ወይም ደግሞ በሱዳኖች ወይም በተለያዩ የውጭ ዜጋዎች የተበደሉትን በደል ምንም አይደለም፣ እንችለዋለን፣ እረሰዋለን፣ ከሞቱት በላይ ኖረን ያንን እናልፈዋለን ብለው ሲሉ ከወገን ግን እንዲህ አይነቱን ሁኔታ መጠበቅ በጣም ያሳዝናል። ስለዚህ ብዙ እህቶች በጣሊያን የምንኖር እናውቀዋለን የቤትን ችግር ስለዚህ እባካችሁን በመጠለያ ስም በችግር ስም እንደገና ደግሞ የራሳችሁን ፍላጎት ወይም ደግሞ የራሳችሁን ምኞትና ሁኔታ የምትወጡብን ባትሆን ጥሩ ነው። ለሴቶች መቆሚያ አይደለም፣ ግን ለሴት እህቶቻችን እንደ እናታችሁ እንደ እህታችሁ እንደምትወዱት ሚስታችሁ ወይም ደግሞ ልታገባት እንደፈለጋችሁ እጮኛችሁ አርጋችሁ እንክብካቤ ልታደረጉላቸው ይገባል እላለሁኝ። ምክንያቱም አብዛኞቹ ከ20 እስከ 30 የሚጠጋ እድሜ ውስጥ ያሉ ወጣት ለጋ ልጆች ናቸው ብዬ ነው። ስለዚህ እንደ እናትም እንደ እህትም ይህንን እንክብካቤ አድርጉላቸው ላለሁ በየትኛውም ክልልና ክፍል ያላችሁ ወንዶች። አሁን ግን ወደ ዋናው ቁም ነገር ልምጣና እስቲ በሊቢያ ውስጥ ሊቢያ እያለሽ በተለይም በዛ በወታደሩ በተረገጥሽ ጊዜ ትልቅ ከባድ የሆነ ችግር ነበርና የገጠመሽ መታከም ነበረብሽ። ሕክምናውን ለማግኘት በገንዘብም እንደገናም ደግሞ ሌሎች ጥረቶች አድርገሻል። በእምነት በመሳሰሉት እስቲ እንደገና ወደ ኋላ መለስ ስንበልና በዛ አደጋ ውስጥ በምን መልኩ ነው ያንን ሕክምና ምን ያህል ጊዜ እንደፈጀ የገጠመሽን ጠቅላላ በእምነት ገንዘብ በማጣት ሕክምና በማጣት የደረሱትን ሁኔታዎች እንደው ትንሽ ብታብራሪልን። በመጀመሪያ በድንገተኝነት ነው ይዘው የሚሄዱት ወደ ሆስፒታል እና ምንም ዶክሜንት አልነበረኝም። ያው የመጀመሪያ እርዳታ ተደረገልኝ። በሁለተኛ ጊዜ ኦፕሬሽን መሆን እንዳለብኝ ነገሩኝ እና የግድ ፓስፖርት ያለው ሰው መገኘት ነበረበት። ስላላገኘን የግል ሆስፒታል ሄድኩኝ። በመጀመሪያው ጊዜ ከነሱ መታከም አልቻልኩም፣ በግል ታከምኩ እና የሰፉኝ ስፌት ትክክል አልነበረም። ወደ አስራ አንድ ወር ያህል ከስፌቱ ጋር ከሽቦ ጋር ነው የነበርኩት። ቀና ብዬ አልሄድም፣ አልንቀሳቀስም። ሰው ነው የሚያነሳኝ፣ ሰው ነው የሚያስቀምጠኝ። ወገኖቼ በጣም ረድተውኛል። ምንም ነገር የለኝም። በዛ ሰዓት መውጣትም መግባት ምንም በጣም አይቻልም ነበር። አጋጣሚ ሆኖ የመሀመድ ጋዳፊ ደግሞ የአርባ አመቱን በዓል ያከብር ነበርና በጣም ጥብቅ ነበር እጅግ በጣም እና የኔ ህመም ከሱ ጋር ተያይዞ በጣም የከበደና አስከፊ ነገር ነው የነበረው። ከአስራ አንድ ወር በኋላ ደግሞ እንደገና ሆስፒታል ሄድኩኝ ሲሄድ ሙስሊም ነኝ ብዬ ነው የገባሁትና ለምንድን ነው ግን በዛ በኩል በክርስትና እምነት ህክምና ማግኘት ያስቸግር ነበር? በደንብ አትታከሚም ማለት ትሪት አያረጉሽ ማውጥተውሽ ሁሉ ይጥሉሻል። እና የእኔ መስቀል በረጅሙ አድርጌ ማረጌንም አላስታውስም፣ መታከሜን ነው እኔ ትኩረት ያደረግኩትና ልብ አላልኩም። አጋጣሚ ድጋሚ ኦፕሬሽን ሊያደርጉኝ ማለት ነው። ሲያዩት መስቀሌን በረጅሙ እንዴት መጀመሪያ ሙስሊም ነኝ ብለሽ እንደገና አንቺ ክርስቲያን ነሽና አናክምሽም አሉኝ እና አስወጡኝ። አላክምም አልሰራም አለች። ለምን ዋሸችኝ መጀመሪያ ግን በዛ ሰዓት እንደዛ ችግር ስለነበረ እንድታከም ብዬ እኔ ሙስሊም ነኝ ነው ያልኳቸው። መስቀል ማድረጌን ጭራሽ አላስታወስኩትም። ልብሴ ሲወልቅ ነው እስከ ራቁቴን ያባረሩኝ። ከዛ መስቀል አድርጎ መዘዋወር በሊቢያ ከተማ በጣም አስቸጋሪ ነበር። በጣም ካዩብሽ በጣም አይፈልጉም። በጣም ችግር ነው። እንዳልኩሽ የጋዳፊ አርባ አመት ክብር የልደት በዓሉን የተሾመበትን በዓል ስለሚያከብር በጣም እጅግ በጣም ቁጥጥር ነው የነበረው እና በጣም ከባድ ነው ከሱ ጋር የተያያዘ ነገር ስለሆነ እና የካቶሊክ ቤተክርስቲያን ሄጄ ነው በእነሱ ኃላፊነት እንደገና በድጋሚ ሽቦ እንዲወጣልኝ የታከምኩት ግን በዚህ አጋጣሚ መናገር የምፈልገው ምንም ነገር የሚያውቁት እውቀት ነገር የላቸውም። ሹቦይን አንድ ባንድ እንደዚህ እየሳበች በመላጭ ነው ለመቁረጥ የፈለገችው፣ ሌላኛዋ ተማሪ ማለት ነው። እንደዛ ነው ተፈራርቀውብኝ በጣም ያበላሹኝ። እንደገና ሌላ ሰው ይቺ ካቶሊክ church የምትሰራ ጣሊያናዊት ናት፣ ስሟን ረስችዋለሁ አሁን እሷ ናት የረዳችኝ በሰው እንደ ዝምድና ማለት ነው እንግዲህ በሚያውቁት ነገር ሆኖ special ዶክተር ተጠርቶ ከአስራ አምስት ቀን በኋላ በእጃቸው ነበረ ሽቦን የሚስቡት የነበረው ና ከዛ ቀን በኋላ ነው እንደገና ሙሉ ኦፕሬሽን የተደረግኩት። በአክኑር በኩል ወይም ዩኤንኤችሲአርስ በኩል መታወቂያ ማግኘትና ሕክምና ማግኘት የመሳሰሉት ነገር ነበር በሊቢያ ውስጥ በኢትዮጵያዊነትሽ ልታገኚ አትችም። አንድ ሁለተኛ ነገር ደግሞ ኢትዮጵያዊ መሆንሽ ኤርትራዊ መሆንሽ ደስ ካለው ለአንድ ወር ይዘጋል፣ ዩኤን ማለት ነው። ደስ ካለው ሳምንት ሰርቶ ደግሞ ሌላው እዛው ቦታ ራሱ ስትሄጅ በፖሊሶች ተይዘሽ እስር ቤት ትገቢያለሽ። በኮንትራት ታክሲ ትሄጃለሽ፣ ገንዘብሽን ትጨርሻለሽ። አጋጣሚ የድል ጉዳይ ሆኖ ካልሆነ እንዳለ አይቆጠርም። ቢኖሩም ደግሞ ሄደሽ ኢትዮጵያዊ ብለሽ አታውጭም ወይ በኦሮሞነት ታውጫለሽ ወይ ደግሞ በኤርትራዊነት እንጂ ኢትዮጵያዊ ሆኖ ወይም ደግሞ እውነተኛ የፖለቲካ ስደት ያላቸው ወገኖች በዩኤን ወይም ደግሞ ዩኤን ሲኤችአር እዛ በሚያደርገው እርዳታ ምንም አይነት ነገር በኢትዮጵያዊነቱ የሚያገኘው የለም ማለት ነው። ብዙ አብዛኛውን Mm-hmm. እሺ እንደዛ ካልሆነ በስተቀር ብዙ አይደለም። እና ህክምናውን በደንብ ተከናውኖ አሁን በጤና ላይ ትገኛለሽ ወይስ አሁንም ቢሆን እዚህ ከገባሽ በኋላ ህክምናው መቀጠል ያለበት ይመስልሻል? አሁን ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። እንደው አንቺ ካሳለፍሻቸው በጣም አስቸጋሪና ውጣ ውረድ ከዚህ ከእርግጫው ከዛ በኋላ በኦፕሬሽን ከዛ ኢንፌክሽን ሆኖ ነበር ከዳርና ከዳር በጣም መግል ይወጣው ነበር ለረጅም ጊዜ እና እነዛ ሁሉ ነገሮች አሁን አልፈዋል ና ከምታስታውሻቸው አሁን በዚህ ዓለም ላይ የሌሉ እህቶች፣ ወንድሞች አብረውሽ የነበሩ በሊቢያ ከተማ ስትሰቃዩ አብራችሁ የነበራችሁት አሁን እነሱ የሉምና ያንቺ ይሄ ስቃይ ይሄ መከራ ይሄ ፈተና በምን አይነት ነው የምታየው? በምን መልኩ ነው የምታየው? ከዛ አኳያ ስታየው እጅግ በጣም ያስደስታል። ኢትዮጵያዊ መሆንሽ በጣም ደስ ይላል። ለምን በሚሊየን ወይም ደግሞ ከዛ በላይ በሚጠራ ነገር የማይተካ ነገር አድርገውልኛል። ወንድሞቼም እህቶቼም ምንም ነገር የላቸውም በልተው የማያድሩት እንኳን መጥተው ነው ለእኔ ከአስራ ስድስት ሰባት ሊትር በላይ በተለያየም ጊዜ ቢሆን ደም የወሰድኩት እና ይሄ ነው ብዬ መግለጽ አልችልም። በቃ ሀበሻ በመሆኔ ብቻ ኮራለሁኝ። በወንድሞቼና በእህቶቼ ከረጅም አመት ድረስ አንድ አመት ማለት ይቻላል የኔ በሽታ ልብሴን እንኳን አጥቤ አላቅም። ግን እዛው ማቃቸው ኢትዮጵያውያኖች ናቸው፣ እዛው ማቃቸው አበሾች ናቸው። በጣም ነው ትሪት የሚያደርጉኝ። ስለዚህ ለወገን ደራሽ ወገን ነው የሚለውም በዛ በነበርሽበት በሊቢያ ከተማ ወገኖች ትልቅ አስተዋጽኦ አድርገውልሻል ና በእነሱ ያለሽ እጅግ በጣም እኔ መመለስ አልችልም። የሞቱትንም ወንድሞቼን እህቶቼን ነብሳቸውን ይማር ያሉትንም ደግሞ ሀሳባቸውን እግዚአብሔር ያሳካላቸው። እኔ መመለስ አልችልም። ለምን ደም በተጠየቀበት ሰዓት አንደኛዋ sister ምናለች፣ እሷ ክርስቲያን ናት። የእኛ ደም ለእሱ አይሰጣትም ነው ያሉት የተቀመጠ ደም ማለት ነው እዛ ሆስፒታል ውስጥ የነበረ ጨረቃ ምናምን የሚባል ነገር አለ ለምሳሌ በእነሱ በሙስሊሞች ቀይ መስቀል ደም አይባልም እና ይሄን አይነት መልስ ነው የሰጠችኝ እንደገና ተፈልጎ የማላቃቸው የማያውቁኝ ነው ሀበሾች ሀበሻ ሆስፒታል ተኝታለች የሚባል ሰምተው እኔ እሰጣለሁ እኔ እሰጣለሁ ብለው ከአንድም ሁለት ሳይሆን ከአስራና ሀያዎች የሚሆኑ ናቸው ያገዙኝ። በሱም ብቻ ሳይሆን እቤቴ መጥቼ የታክሲ የሚሄድበት ምግብ የምበላበት ወደዛ ወደዚህ የምልበት እጅግ በጣም ረድተውኛል መግለጽ ከምችለው በላይ። ስለዚህ በሽታዬን እንድረሳ ያደረጉኝ ናቸው። ስለዚህ በሊቢያ ከተማ በእምነትም አኳያ እንኳን መስቀል በማረጉ ወይም ደግሞ የክርስትና እምነት ተከታይ በመሆኑ ከሚደርስበት ውጭ እንኳን ደም ለማግኘት የግድ እስላም መሆን አለበት ማለት ነው እና ያንን ሁሉ ፈተና ያንን ሁሉ ችግር ነው እንግዲህ ምናልባትም አንድ አንቺን ብለን እዚህ አገኘንና ይህን ጠየቅን እንጂ ምናልባት ብዙ እህቶች፣ ብዙ ወንድሞች በሊቢያ ዙሪያ ባሉ ከተማዎች በተለያዩ ችግርና ፈተና ጉዳት ደርሶባቸው ሕክምና እጦት አጋጥሟቸው ከዚህ ዓለም የተለዩም ሊኖሩ ይችላሉ በግም በመገመት ግን ኢትዮጵያዊ ለኢትዮጵያዊ ያደረገው ጥሪ ያደረገው እርዳታ ግን ምንም የማይረሳ ነው። እንግዲህ እስቲ ወደ ሌላኛው ወደሚቀጥለው ከሊቢያ ከምናገኛቸው እንግዳችን ጋር ከመግባታችን በፊት እስቲ ሌላ ወደ ሌላው እህቴ ልሂድና እንግዲህ ጉዞሽ ከአገር ፍቅርን ተከትሎ ነው ጉዞ ወደ ሱዳን ከሱዳን እንግዲህ ወደ በረሃው ጉዞ ተጉዘሻል ና አንድ የነገርሽኝ ማለት እዚህ በሬዲዮ ያልተናገርሽው ነገር ነበርና ለምሳሌ ሊቢያ ላይ ተይዛችሁ ነበረ አምስት ሴቶች አካባቢ እስር ቤት ሄዳችሁ ነበር። በእለቱ በዛለት በዛሬ ሳምንት interview ላይ ምናልባትም በጣም ነበር ያዘንኩትኝ። እግዚአብሔር የተመሰገነ ነው፣ ዛሬ በጣም ደህና ናችሁ ፊታችሁ ምናምንና ትንሽ ሳዳምጥ በእኔ ላይ ታዩት የነበረ ሁኔታ ስለነበር ማሳጠር አስፈልጓቸዋል። ግን ደስ ይላል ህዝቡም ቢሰማው ምን አይነት ፈተና እንደነበረ። ስለዚህ ያንቺ ጉዞ ሁለት ጊዜ ነው፣ አንድ ጊዜ አይደለም ከአገራችን የወጣሽው። እስቲ ወደ ኋላ እንመለስና አምስት ሆናችሁ በዛ ቤት ውስጥ ሆናችሁ ተቀምጣችሁ ወደ ፖሊስ ከተወሰዳችሁ በኋላ ምንድን ነው የተፈጠረው የነበረው? እሺ አመሰግናለሁ። የተፈጠረው ያው ባለፈው ሳምንት እንዳልኩሽ የተቋረጠ ነገር ነው። አምስቱ ነን አምስት ሴቶች አንድ ቤት ውስጥ ና ያው ቋንቋ ባለመቻላችን ሰዎቹ ወስደው የራሳቸውን ፍላጎት ሊያሟሉብን ና ያው እነሱ እንደፈለጉ ሊጫወቱብን እንደፈለጉ በተነጋገሩት ቋንቋቸው እኛ ሳንሰማቸው በመቅረታችን አንድ እህታችን ብቻ አረበኛ የምትችል በመሆኗ በእሷ ቋንቋ በመቻሏ ከዛ ቤት እንድናመልጥና ያው ብንያዝም በፖሊስ እጅ ያው ትክክለኛ ፖሊስ እንዲያገኘን በመሆናችን ያው ከዛ ቦታ ላይ አምልጠናል። አምልጠን ምንም አይነት ዶክሜንት የለንም። ያው ብዬሻለሁ፣ ህገወጥ ሰዎች ነን። አምልጠን በምንሄድበት ሰዓት ፖሊሶች ናቸው ያገኙን። ማለት ሊፍት ጠየቅ ናቸው ወደ ቫንጋዚ እንዲወስዱን ማለት ነው። እጅላቢያ ላይ ነበር የተያዝ ነው። ያ የያዘን ሰውዬ ፖሊስ ነው። ከገባም በኋላ ፖሊስነቱን አወቅን። ፖሊስ ቢሆንም ግን ከዛ ሰውዬ ወስዶ አልተፈለገ እርምጃ ከሚወስዱብን ወይም ደግሞ ባልተፈለጉ ሰዎች በማታቂያቸው ሰዎች ላይ ጥቃትና በደል ከሚደርስብሽ ህጋዊ ሰው ቢረዳሽና በህጋዊ ሰው እጅ ብትሆኚ ይመረጣል በማለት እዛ ፖሊሶቹ ያዙን፣ አሳደሩን። ከበረሃ ላይ የተንገላታን ሰዎች ነን። አስራ ምናምን ቀን የቆየ ነው በረሃ ላይ ልብስ የለንም። ያው የሰሀራ ጉዞ ቱራብ ለብሰሽ ነው የምትመጪው። እንዳለ አፈር ነው ሰውነትሽ። ከዛ ውሃ ሰጡን፣ ታጠብን ገላችንንም። ያው ሌሊቱም ብዙ አይነት ምርመራ ሲያደርጉልን አደሩ። እንቅልፍም አልተኛንም። እኛ ደግሞ የበለጠ ጭንቀት ሆነብን። ማለት በፖሊስ እጅ ከተያዝን አላማችንና ስኬታችንን ሳናሳካ እንደገና ወደ ኋላ ተመልሰን ድጋሚ እስር ቤት መግባት ማለት ለእኛ ከባድ ነገር ነው። አንደኛ ታስረሽ ማታቂ ሰው ወይም ደግሞ ከቤት ሾተሽ ወደ እስር ቤት መግባት እጅግ በጣም ከባድ ነገር ስለሆነ ያን ነገር ስለሳል ነው በጣም ፈርተን ነበረ። ግን በሰዓቱ ኤርትራያኖች ነበሩ plane ጠልፈው ምናምን ወደ ሱዳን ላይ ያሳርፈው እየተባለ እነሱ ነበር ሲፈልጓቸው የነበረው ና እናንተ ምንድን ናቸው በሚሉን ሰዓት እኛ ኢትዮጵያውያኖች ነን አልናቸው። ኢትዮጵያዊ መሆናችሁን ማስረጃ አምጧሉን ያንን የምናምጣበት ማስረጃ ምንም አይነት document እጃችን ላይ ስላልነበረ እኛ ኢትዮጵያውያኖች ነን ግን ማስረጃችንን እኛ እንደዚህ የያዘን ሰውዬ ገንዘባችንንም document አችንንም ያለንን ነገር መታወቂያችንንም ቢሆን ጥለን የመጣነው እዛ ቤት አልናቸው። ልብሳችንን ሳይቀር ነው ነው። ስለዚህ ምንም አይነት ነገር የለንም አልናቸው። ያው ሌሊቱን ጠዋት ላይ ሌላ ፖሊስ ጣቢያ ወሰዱን። እዛ ቃል ምናምን ሊቀበሉ ሞከሩ። ያንን ቃል በምንሰጥ ሰዓት እኛ ያው አማርኛ ነው የምንችለው፣ እነሱ አንዷ ብቻ ነች አረበኛ የምትችለው። እሷ በምትችለው ቋንቋ የአራታችንን እሷ ጋር አምስተኛ ሰው ቃል ሰጠች። ያንን ቃል ከሰጠች በኋላ እነዛ ሰዎች የሚፈልጉትና ምርመራ ካደረጉልን በኋላ በሰላም ሂዱ ወደ የምትፈልጉበት ቦታ ብለው ከሰዓት በኋላ ላይ ውጠዋል። ከሰዓት በኋላ ውጡ ሲሉን ግን የት የምንሄድበትን ቦታ እናቀ ምንም አይነት ገንዘብ የለንም። በምን ገንዘብ ነው የምንሄደው? የት ነው የምንሄደው ብለን ራሳቸውን ስንጠይቃቸው አብሽ ሚስኪን ብለው ነው የሳቁብን በራሳቸው አባባል። ፖሊስ ሂድ ሲላችሁ እንደገና ገንዘብ የለንም ማለት ምናምን ብለው አንደኛው የተባረከ ሰው አጋጠመን። እሱ አሳፍሮን ወደ ባንጋዜ ሸኘን። ከሸኘን በኋላ ቀድሞ የመጡት ወንድሞቻችን ከኛ በፊት ተለይተው የነበሩት እነሱ ያው እኛ ቀረን ነግረውልን፣ ያው መንሱር የሚባል ሰው እየነገርሻለውኝ እሱ ተቀበለን። እሱም ቤቱ አስቀመጠን። እሱ ካስቀመጠን በኋላ አንድ ወር ሲሞላን ያው ገንዘብ አስልኩ ምናምን አለን። ያለው ሰው አስላከ። ያው ቤተሰብ ደግሞ ሊረዳው የማይችል ሰው ደግሞ ያው በጉልበቱ እያገለገለ የተወሰነ ጊዜ እሱ ጋር ቆየን። ከዛ የራሳችንን ስራ ያው ከሞላ ጎደል መስራት ጀመረን። ያን እየሰራን ተቀምጠን እያለ ያው እዛ ሊቢያ ላይ ምንም ደስተኛ ሆነሽ የምትኖሪበት ነገር አይደለም። አብሮ የነበረኝን ያው ተከትዬ የመጣሁት ጓደኛዬን በጩቤ ሁሉ ወቅተውት ሕክምና ሳያገኝ ያው እህቴ እንደነገረችሽ በሃይማኖት በኩል በጣም ብዙ አይነት ተጽዕኖ አለ። ደሙ በሽንኩርት ምናምን የሚገዛብት ባሮጣ ይባላል በሊቢያ ቋንቋ። በዛ ነው ደሙ እየተንሳፈፈ በወጉበት ጩቤ ገንዘብ አምጣ ምናምን ብለው እንትን ያሉበትን በዛ ደሙ እየሞላ እያዩት ምንም አይነት ምርመራ ሳናደርግልህ ኤች አይቪ ሳትመረምር ሕክምና አናደርግልህም እንደገና በሃይማኖትሽም ብዙ አይነት ችግር ስላለ በዛ በዛ ብዙ አይነት ችግር ደርሶብናል። ያንን ሁሉ ተወጥተን ግን እግዚአብሔር ተመሰገነ ይሁን እሱም አልተሳካልንም። ይሰማዎታል? ይሰማኛል። አዎ። እሺ፣ አሁን በደንብ ይሰማዎታል? አዎ፣ በደንብ ይሰማኛል። አዎ። እሺ ይሰማል ብዬ ተስፋ አደርጋለሁኝ። አድማጮቻችን ቅድም እንደተናገርኩት ከሊቢያ የሚገኙ አቶ ዳዊት መስመር ላይ ይገኛሉ። እዛ ሊቢያ የቀሩ ወገኖቻችንን ምን አይነት መልክና ምን አይነት ሁኔታ ላይ እንዳሉ እሳቸው ይገልጹልናል። አቶ ዳዊት እንግዲህ እርስዎ ራስዎትን ያስተዋውቁና ልጆቻችን ወይም ደግሞ ወንድሞቻችንና እህቶቻችን አሁን በምን ሁኔታ ላይ ይገኛሉ? እሺ፣ ለተሰጠኝ እድል በጣም አመሰግናለሁ። ዳዊት ወንዲፍራው እባላለሁ። የምሰራው የዓለም አቀፍ ድርጅት ውስጥ ነው እና አሁን ያለው ትሪፖሊ ነው። በስራ አጋጣሚ አንዳንድ አበሾችን አግኝቼ ነበረ። የሚያሳዝነው ነገር በጣም በጣም በሚያሳዝን ሁኔታ ላይ ነው የሚኖሩት። ብዙዎቹ ወጣቶች ናቸው። አንዳንዶቹም ከሀያዎቹ እድሜ ክልል በታች ናቸው ያሉት። ብዙዎቹ ልጃገረዶች ናቸው። ወንዶች እንኳን በጣም ጥቂት ናቸው። ግን የሆነ ሆኖ የሚያሳዝነው ነገር ምንድን ነው? ከሀገር ቤት በስራ ተቀጥረው ነው የሚመጡት የሆኑ ወኪሎች አሉ መሰለኝ እዛ አዲስ አበባ ውስጥ እነሱ ገንዘብ ይወስዱና ወደዚህ ይልኳቸዋል። እዚህ ከደረሱ በኋላ ደግሞ አሰሪዎቻቸው ይወስዱና ለእነሱ ያወጡትን ወጪ በማሰብ ልጆቹን ልክ እንደ ባሪያ አድርገው ይገዟቸዋል። እኔ እንግዲህ እዚህ አሁን ጦርነቱ ካለቀ በኋላ ነው ወደዚህ ወደ ሊቢያ የመጣሁት በስራ ምክንያት እና አንዳንድ ልጆችም ዋሽንግተን ዲሲ ያሉ ቁጥር ሰጥተውኝ እዚያ ፈላርጌ የተወሰኑ ልጆችን አግኝቻለሁ። የሚያሳዝነው ልጆቹ ይደበደባሉ፣ ይረገጣሉ፣ ከሰው በታች ሆነው ይኖራሉ። ብዙ ጊዜም በምግብን በምን ይቀጧቸዋል። እና ለማድረግ የሞከርኩት ነገር ቢኖር ምንድን ነው ልጆቹን contact ካደረግኩ በኋላ ወደ ሀገር ቤት መሄድ የሚፈልግ ካለ IOM የሚባል ድርጅት አለ። በዛ አማካኝነት ፕሮግራም ስላላቸው እነሱ ወደ አገር ቤት ለመመለስ የሚፈልጉትን እዛ እንዲመዘገቡ አስደርጌ እስካሁን አንድ አስራ ስምንት የሚሆኑ ወጣት ሴቶች እህቶቻችን ወደ አገር ቤት ለመመለስ ዝግጅት ላይ ናቸው ያሉት። ግን እንደው የሚያሳዝነው ነገር እኔ በስራዬ ጸባይ ብዙ ሀገሮች ዞር ያለው በተለይ እዚህ የአረብ ሀገሮች እና ያየሁት ነገር ቢኖር ምንድን ነው ከሌላ የአፍሪካ ሀገር የመጣ ማንም የቤት ሰራተኛ የለም። ኢትዮጵያውያኖች፣ ኤርትራውያኖች፣ የስሪላንካና የፊሊፒን ሰዎች ብቻ ናቸው በቤት ሰራተኝነት የሚያገለግሉት እና ብዙዎቹ በሊቢያ ማለትዎት ነው? አ በሊቢያም ሆነ በሌላው አረብ ሀገር አንድ ሁለት ሶስት አራት አረብ ሀገር ሰርቻለሁ እንጂ እና ያየኋቸው የቤት ሰራተኞች ተብሎ ተቀጥረው የሚመጡት ኢትዮጵያውያኖች ናቸው። ሌላ የአፍሪካ ሀገር አንድም ሰው የለም። ኢትዮጵያኖችና ኤርትራኖች ወይንም የስሪላንካና ደግሞ የፊሊፒን ዜጎች ናቸው በቤት ሰራተኝነት የሚሰሩት። ሌላ የሰራሁባቸው ሀገሮች የተገደሉም አቃለው ታመውም ሕክምና ሳያገኙ የሞቱ አሉ። እዚህም ሊቢያም ያው የዛች የሸዋየን ጉዳይ ሁላችሁም ሳትሰሙት አትቀሩ። እሷንም እዚህ አግኝቼ አናግሬያታለሁ። ኤኒዌይ ለማለት የፈለግኩት ነገር ቢኖር ምንድን ነው ምን አይነት እርግማን ቢኖርብን ነው መንግስታችንስ ለምን እንዲህ አይነቱ ነገር እንዲደረግ ይፈቅዳል። እርግጥ ሰውን ከሀገር የሚያሰድደው ነገር ድህነት እንደሆነ ይገባኛል። ያንን ደግሞ መቋቋም የሚችለው መንግስት ነው። መንግስት ለዜጎቹ ሲያስብ፣ መንግስት ለዜጎቹ ስራ ሲፈጥር እና ዜጎቹን ሲንከባከብ ነው ጥሩ ኑሮ የሚቻለው። አለበለዛ ግን ይኸው እንደምናየው በየሀገሩ በየአረብ ሀገሩ ተዋርደን ነው ያለ ነው። የሚያሳዝነኝ ስንት እናቶች በአሁኑ ሰዓት ልጄ በህይወት አለች የሚሉ አሉ፣ ልጄ ሞታብኝ ሆኖ የሚሉ አሉ። እና የዛን ሁሉ የእናቶች ለቅሶ መቆጣጠር የሚችለው መንግስት ነበረ። እና መንግስት ከመጀመሪያውኑ ጀምሮ ዜጎቹ ቢያስብ ይህ ሁሉ ነገር አይመጣም ነበረ። ስለዚህ አሁን ሊቢያ ያሉት በጣም በጣም ስቃይ ላይ ናቸው። ሌላው ደግሞ አዲስ የተፈጠረ ነገር እዚህ ምንድን ነው? የሰብ ሰሃራ አፍሪካውያን ጥቁሮች ማለት ነው እንደኛ የመሰሉ ጥቁሮች ለቀድሞ መንግስት ለጋዳፊ አግዘው ይዋጉ ነበር በሚል ሰበብ ብቻ ብዙ የናይጄሪያ፣ የቻድ፣ የኒጀር ሰዎች የታሰሩ የተገደሉ አሉ። አበሾችም ሊኖሩ ይችላሉ። ያን እንኳን ያገኘሁት መረጃ የለም። ስለዚህ ስቃያቸው እዚህ የበዛ ነው፣ ሊቢያ ውስጥ ያሉት አበሾች። ይሄን ነው እንግዲህ ልነግርሽ የምችለው። እኔ ሌላ ጥያቄ ያለኝ ለምሳሌ ለረጅም ጊዜ በዚህ በሊቢያ ጉዳዮች ውስጥ እንከታተላለን፣ ወሬ እንሰማለን ከእህቶችም ከወንድሞችም እና ብዙ ጊዜ ፈተናና ችግር ያለባቸው ኢትዮጵያኖች ላይ ለምሳሌ በ UNHCR ወይም በ UN ወይም እርዳታ ሰጪ ድርጅቶች የመመዝገብና ዜግነታቸውን የማሳወቅ ሁኔታ የለም የሚል ነው። ይሄ በዚህ ላይ እርስዎ ምን ይላሉ? ይሄ በጣም ጥሩ ጥያቄ ነው። በጣም የሚገርምሽ ነገር ቢኖር እኔም እንደው ለማጣራት ሞክሬ ነበረ። UNHCR የተባበሩት መንግስታት የስደተኛ ጉዳይ ጽህፈት ቤት በአሁኑ ሰዓት ቅድሚያ የሚሰጠው ለሶማሌዎችና ለኤርትራውያኖች ብቻ ነው። እንግዲህ ይሄ የሚመስለኝ ምንድን ነው እኛ ሀገር ችግር ሳይኖር ቀርቶ አይደለም። የእኛ ሀገር ችግር ግን ባሉት የገዢው መደብ ብልጣ ብልጥነት በምዕራቡ አገር ዲሞክራሲ የሰፈነበትና የተረጋጋ ሀገር አስመስሎ ስለሚያቀርቡ UNHCR ም እንግዲህ የሚሰራው ለተባበሩት መንግስታት ድርጅት ስለሆነ ብዙዎቹን አበሾችን ወደ ሀገራችሁ ተመለሱ ሀገራችሁ ሰላም ነው፣ ሀገራችሁ ዲሞክራሲ የሰፈነበት ሀገር ነው፣ እንደ ሶማሌና እንደ ኤርትራ ችግር የለባችሁም ይሏቸዋል። እና የእነሱን case አይሰሩም። የሚያሳዝነው ምንድን ነው እንግዲህ ያ ሁሉ ስደተኛ ተስፋ የቆረጠው ወደ እናንተ ሀገር ወደ ጣሊያንም ለማቋረጥ ወደ ማልታ ለማቋረጥ በባህር የሚጓዘው ስንቱ ባህሩ ሰምጦ የሚቀር አለ። ሌላው ደግሞ በሱዳን አቋርጦ በቻድ አቋርጦ ሊቢያ ለመግባት በየበረሃው ስንቱ ስንቱ ስንቱ ሞቶ ይቀራል። እንግዲህ እና ለማለት የፈለግኩት ምንድን ነው UNHCR በጭራሽ የኢትዮጵያኖችን case አይ ምናልባት እንደው special case ካለ መንግስት ያወቀው አገር ያወቀው ነገር ካልሆነ በስተቀር UNHCR ምንም አይነት እርዳታ ለኢትዮጵያኖች እዚህ አይሰጡም። እንደው በዓለም ዙሪያ ያሉ ወይም ደግሞ በጣሊያን ከተማ እዚህ UNHCR ወይም ደግሞ እኛ እዚህ በጣሊያን አክኑር የምንለው ጽህፈት ቤት አለና እንደው ከኛ ከኢትዮጵያኖች የሚጠበቀው ምንድን ነው? ይሄንን መስሪያ ቤት በወገኖቻችን ላይ የሚያደርሰውን ግፍና በደል ማቆም አለበት ለማለት ይህም ጥሩ ነገር ነው። መቼስ የሚያሳዝነው ነገር በአሁኑ ጊዜ ድሮ ከነበረው የኢትዮጵያ ትውልድ ጠባ ሁሉ እየተቀየረ መጥቷል ወጣቱ። ያ ለማለት የፈለግኩት ምንድን ነው የድሮ ወጣት ለትግል የቆረጠ ነው፣ መብቱን ለማስከበር የሚታገል ነው። በአሁኑ ሰዓት ደግሞ የተወሰኑ የሚታገሉ አሉ ማቃቸው የበዛው ግን በቃ ከጥቅም ጋር የተያያዘ እና ከገንዘብ ጋር የተያያዘ ነገር ሆኖ ለሆዱ ያደረ ነው። ማድረግ ያለብን ምንድነው ሁላችንም በህብረት ተነስተን ሁል ጊዜ ባለንበት ሀገር መቃወም ነው። ለምሳሌ ዋሽንግተን ዲሲ በጣም ጥሩ ትግል ያካሄዳሉ። ሁል ጊዜ ዋይት ሀውስ በር ላይ መጮህ ነው። ሁል ጊዜ State Department office ሄደው ይጮሃሉ። በየቦታው ትግላቸውን ያሳያሉ እና የሚያሳዝነው በመሀላችን በቃ የሆዳሙ ቁጥር በዛና የትግላችን ውጤት ጫፍ አልደረሰ አለ እንጂ አንድ ላይ በህብረት ሆኖ መታገል ነው። ተስፋ ለመቁረጥ ነው። መቼስ አንድ ቀን ምዕራባውያኖች የእነሱ ፍላጎት በሚመጣበት ሰዓት ያለውን መንግስት ያው በቃ ሊሉት ይችላሉ። ለነገሩ እነሱ አገራችን ውስጥ የሚሰራው ነገር ሳያውቁት ቀርቶ አይመስለኝም። እና ሰዎች ይገደላሉ፣ ያለ አግባብ ይታሰራሉ። አሁን ሰሞኑን እንኳን በቴሮሪዝም <laughs> ሰበብ ስንት ንጹህ ኢትዮጵያኖች ተወንጅለው ወደ እስር ቤት ተወርውረዋል። ስለዚህ አሁንም በጣሊያን ላላችሁት እንደው ምክሬን ለግሰው ምንድነው ተስፋ ሳትቆርጡ ቁጥራችን አነሰ ሳትሉ ሁለት ሶስት ሆነ ኪውም ቢሆን የመንግስት ተቃውሞ ማድረግ ነው። ዋናው ለስልጣን አይደለም። ሁላችን እናስበው። ሀገራችን ካሉት ከዓለም ላይ ካሉት ሀገሮች በሙሉ ቀደምት ሀገር ነበረች። በተለይ ከአፍሪካ እንደምታውቁት ቀደምት ሀገር ነች። ለሌሎች ሀገሮች ነጻነት ስትታገል የነበረች ሀገር ነች። ግን አሁን በተባበሩት መንግስታት ድርጅትም ሆነ በሌላ ስታቲስቲክስ ብታይ የመጨረሻው ድሀ ሀገር ሆናለች። ለምንድን ነው ይሄ የሆነው? ይሄ የሆነው ምንድን ነው? ሰው ሰራሽ ሰው ሰራሽ ጥፋት ስለሚካሄድ ነው በሀገራችን። አለመታደል ሆኖ የሚመጡት መንግስታት ሁሉ በቃ በህዝባቸው ላይ ጉልበታቸውን የሚያሳዩ ናቸው። ያለፈውን የደርግ መንግስት ማየት የሸመለ ወጣቱን በአደባባይ በጠራራ ፀሐይ እየገደለ ሬሳውን መንገድ ላይ እየጣለ አራት ሰዓት ካልሞላው እንዳይነሳ እያለ የጥይት የገደለበትን ጥይት ሁሉ እያስከፈለ እና የእኛ ትውልድ ያልታደለ ነው። የእኛ ትውልድ አሁንም ያለው ትውልድ ያልታደለ ነው። ስለዚህ ለዚህ ሁሉ መፍትሄ የሚያስፈልገው ምንድነው? አንድም ሰው ብንሆን ሁለትም ሰው ብንሆን ተቃውሞችን ማሳየት ነው። ይሄ ነው ልል የሚችለው። ቤት እሺ፣ ሌላ ደግሞ ልጠይቅ የምፈልገው አይኦኤም እዛ አሁን በሊቢያ ወይም በሌሎችም ሀገር ሊኖር ይችላል ወደ ኢትዮጵያ የሚመለሱ ወገኖችን ወይም ደግሞ መልካም ፈቃዳቸው የሆኑ እህቶችም ሆኑ ወንድሞችን ለመመለስ ትብብር እስቲ መጨረሻው ጥያቄ። እሺ አይኦኤም እንግዲህ ቅድም እንዳሉት ወደ ኢትዮጵያ የሚሄዱትን ወገኖች እህቶች፣ ወንድሞች እርዳታ እየሰጠ እንደመሰለኝ እንግዲህ እንደገባኝ ከተሳሳትኩኝ እርስዎ ያርሙኝ፣ ወደ ኢትዮጵያ የሚልክ ይመስለኛል ና ይህ አይኦኤም አንደኛ ምንድን ነው? ለምንስ ነው ወደ አገር ወይስ ከመመለስ የእነዚህን ሰዎች ወደ ሶስተኛ አገር መሸጋገር መብት መጠበቅ ያልቻሉ እሺ ጥሩ ጥያቄ ነው። IOM ማለት እንግዲህ የዚህ የስደተኞችን የሚያጓጉዝ ድርጅት ማለት ነው። International Migration Organization ይባላል። እነሱ ግን UNHCR የጨረሰውን case ነው ወደ ሶስተኛ ዓለም የሚወስዱት። ሌላው ፕሮግራማቸው ወይም ፕሮግራም ምንድን ነው? ሰዎች በፈቃደኝነት ወደ ሀገራቸው የሚመለሱትን እነሱን ይረዳል፣ መጓጓዣቸውን ይሸፍናል፣ አንዳንድ ጥቅማ ጥቅም ይሰጥና ወደ ሀገራቸው ይመልሳል። ይሄ እንግዲህ የድርጅቱ ማንዴት ነው ማለት ነው እንጂ እዚህ ያሉትን አበሾቹን አሁን ወደ ኢትዮጵያ ሊመልሳቸው ያሰቡትን አበሾቹን ወደ ሌላ ሀገር የመውሰድ ማንዴትም የለው ፍቃድም የለውም። የድርጅቱም ተግባር አይደለም። ግን አይ ወይም የሚያደርገው ነገር UNHCR የስደተኞች ጉዳይ ጽህፈት ቤት ያን ስደተኛ በስደተኝነት መዝግቦ ተቀብሎ የተሰደደበትን ምክንያት ካረጋገጠና ወደ ሀገር ቤት መመለሱ አደገኛ ከሆነ ሁሉ ነገር ሌላ ሶስተኛ ሀገር ይፈልግለትና ሶስተኛው ሀገር ከተገኘ በኋላ የዛን ሰውዬ የመንቀሳቀስ ሁኔታ የሚሸፍነው ማን ነው? IOM ነው። IOM ከዛ ሀገር ተነስቶ እስከሚደርስበት ሀገር ያለውን process የሚከታተልና ወጪውን የሚሸፍን IOM ነው ማለት ነው። ስለዚህ አሁን እዚህ ያለው ትሪፖሊ ያለው IOM የሚያደርገው ነገር ቢኖር ምንድን ነው? በጣም በጣም ብዙ በሺ የሚቆጠሩ ናቸው ያሉት የአፍሪካ ሰዎች በተለይ የሰብሳሃራ ማሊ፣ ኒጀር፣ ናይጄሪያ፣ ጋና የመሳሰሉ ዜጎች አሉ። እዚህ ሊቢያ ውስጥ በሙሉ ይህን ተራውን ስራ የሚሰራው የውጭ ሰው የነበረ ነው በቀድሞ ስርዓት እና ያ ሁሉ ሰው ደግሞ አሁን በዚህ በአዲሱ መንግስት ስለተጠመደና የድሮ መንግስት ረደላችሁ ተብሎ ሞትም እስርም ግድያም ስለሚደርስባቸው ወይም እዚህ አሁን ያለው ፕሮጀክት ያንን የሰብ ሰሃራ ዜጋ ወደ ሀገሩ ማጓጓዝ ነው ማለት ነው። በነገራችን ላይ ወደ ሀገር ቤት የሚሄዱ ደግሞ ፓስፖርት ያላቸው መሆን አለባቸው። አለበዛ ፓስፖርት የሌላቸውን ደግሞ አይወይም አይቀበሉም። የመለስኩ ይመስለኛል። እንግዲህ የሚጨምረው ካለ አይ በቂ ይመስለኛል። ምክንያቱም አይወም እኛም እዚህ ሮማ ከተማ አለን። ሌላ ልጠይቀው የምፈልገው አሁን እርስዎ እዚህ ከደረሱበት ከጦርነቱ በኋላ ሊቢያ ከገቡ በኋላ ያለው የአዲሱ የሽግግር መንግስት በውጭ ሰዎች ላይ ያለውን አመለካከት በምን መልኩ ነው ያዩት እርስዎ? እሺ እንደገባ ከሆነ ድምጽ ትንሽ ዝቅ ብሎብኝ ነበረ። anyway አዲሱ መንግስት ምን እየሰራ ነው ነው ወይንስ በእኛ በውጭ ዜጋው ላይ ያለው አመለካከት ምን አይነት መልክ አለው? ምን ይመስላል? እንዴት ነው ያዩት? ደህና ነው ወይ ለዜጎቻችንም ሆነ ለሌሎች ዜጎች? okay፣ በጣም ጥሩ ጥያቄ ነው። አንድ ነገር አለ። ይሄ አሁን አዲስ የመጣው መንግስት በምዕራባውያን መንግስታት ተደግፎ የመጣ ነው። ነገሩ አማጽያኖች ናቸው። እነሱም ችግር በዝቶባቸው ሰቆቃ በዝቶባቸው በቀድሞ መንግስት ተነስተው የነበረው መንግስት የጣሉ ናቸው ማለት ነው። የምዕራባዊ መንግስታት ረዳትነት ስፔሲፊካሊ ኔቶ ማለት ነው። ኔቶ ተረድቷቸው ነው የደረሱት። እነዚህ ሰዎች ገና በደንብ የተደራጁ አይደሉም። የመንግስታዊ መዋቅር ገና እየዘረጉ ናቸው። ግን ጭንቅላታቸው ውስጥ ምን አለ? የዚህ ቅድም እንደጠቀስኩት የዚህ የሰብ ሰሃራ አፍሪካን ሰዎች የቀድሞ መንግስት ረድተው ስለነበረ ሁሉንም ሰው በአንድ አይነት እያዩ ናቸው ያሉት። እንግዲህ ይሄ ብዙ ጊዜ ይፈጃል ለማጣራት እና ብዙ ነገር ለማድረግ። ስለዚህ አመለካከታቸው ጥሩ አይደለም። ማንኛውም ጥቁር ዜጋ እኔን የመሰለ ጥቁር ዜጋ አፍሪካዊ አሁን ትሪፖሊ ውስጥ በሚሄድበት ሰዓት እየተሳቀቀ ነው። በነገራችን ላይ እነሱም ጥቁር ዝርያ አላቸው። ለእኛን የመሰሉ ጥቁር ዝርያ አላቸው። ግን እኚህ ከውጭ ለስራ የመጡት አፍሪካኖች እየተሳቀቁ ናቸው ያሉት። የውጭ ድርጅቶችም የተባበሩት መንግስታትም የኢሮፒያን ዩኒየንም እኚህም ደግሞ ትልቅ ሀገሮች የረዷቸው እነ ፈረንሳይ እነ አሜሪካ እነ እንግሊዝ ሁሉ ተጽዕኖ እያደረጉባቸው ነው። እነኚህ ሰዎች እንትን እንዳትሉ አላለ የከፋ እርምጃ እንዳትወስዱ አጣሩ፣ ማንነታቸውን ለዩ እያሏቸው ነው እንጂ ጥሩ አመለካከት ያላቸው አይመስለኝም በአሁኑ ሰዓት። እንግዲህ እርስዎ ከገቡ በኋላ ሊቢያ አሁን ይሰማዎታል ብዬ ተስፋ አረጋለሁ። ሊቢያ ከገቡ በኋላ የእኛን ልጆች በአንዳንዶቹን ስልክ አግኝተው እንደ ገቦኙና አንዳንድ ሁኔታዎችን እንዳሟሉላቸው ነው። በዚህ አጋጣሚ በእነሱ ስም በኢትዮጵያዊ ወገኖቼ ስም አመሰግኖታለሁኝ። ሌላ ልጠይቆት የፈለጉት የፈለግኩት እንደው በአንዳንዶቹ ሰዎች ወይም የእኛ ልጆች ቤት ሄደው አኗኗሯቸው ምን ይመስላል? በምግብ በልብስ እንደው ምን ይመስላል? ምን አይነት ሁኔታ ላይ ናቸው ያሉት? በጣም በጣም በጣም ያሳዝናል። ይህም ጥሩ ጥያቄ ነው። ለምሳሌ አሁን ከሶስት ቀን በፊት አንዲት ልጅ እድሜ ሀያ አራት ነው አለች። ግን አይመስለኝም እንደው የመጨረሻው አስራዎች ውስጥ ነው የምትሆን አስራ ሰባት አስራ ስድስት አስራ ስምንት ሊሆናት ይችላል። ከትግራይ የመጣች ልጅ ነች። ከመቀሌ የመጣች ልጅ ነች። ቋንቋም በቅጦ አትናገርም። ከመጣች አስር ወሯ ነው ሊቢያ ማለት ነው ጠቅላላ። እንግዲህ ይሄ ደግሞ እንቅስቃሴ የተጀመረው ከስምንት ወር በፊት ነው። ተመልከች እንግዲህ እሷ በመጣች በሁለት ወር ውስጥ ነው ይሄ የዚህ አማጽያን እንቅስቃሴ የተጀመረው። እቺ ልጅ ባለቤቷ በጣም ታሰቃያታለች፣ ትጮሁባታለች። አንደኛ በቋንቋ አይግባቡም፣ ሁለተኛ ትንሽ ነገር ነች። እንደው ስታያትም physically ስታያትም በጣም በቃ ያለቀች ነች። በቃ ቆዳና አጥንት ብቻ ነው ሰውነቷ ላይ ያላት ግን በልቧ ያላት ምንድን ነው? ሃይማኖቷ ብቻ ነው። ምን አደረገች? ቀን ቀን ቤቱ እየተቆለፈባት ውጭን ሁሉ አታውቅም። አንድ እህት አለቻት፣ የእሷ ቁጥር ብቻ ነው ያላት። አንድ ቀን ሌሊት midnight ላይ እኩለ ሌሊት ይቀጣ እኩለ ሌሊት ላይ ትነሳና ቤቱን ጥላ ትወጣለች በጨለማ። አሁን እንግዲህ ይሄ ምናልባት አንድ ሳምንት ቢፎር ቢሆን ነው። ከዛ ስትወጣ በእግሯ ዝም ብላ ትሄዳለች። ሀገሩን አታውቀው አንድ የሆነ ጥቁር አፍሪካዊ ነው ትላለች የታገኘው እና ትለምነዋለች በተሰባበረ አረብኛ ስልክ እንዲፈታት። ስልክ የላትም። በዛ ስልክ ወደ እህቷ ጋር ትደውላለች። እህቷ ደግሞ ምናልባት ታቂው እንደሆነ አንድ ልጅ አለ በጣም አበሾች የሚረዳ ጴጥሮስ የሚባል ጴጥሮስ ጋር ትደውላለች። ጴጥሮስ በታክሲ ያዥና ለባለ ታክሲው አድራሻውን ነግረዋለሁ እንዲመጣ እንዲይዞሽ ይመጣል ብሎ ይነግራታል። anyway ልጅቷ እነ ጴጥሮስ ጋር ትመጣለች። እና እኔ እዛ ከመጣች በኋላ ነው ያገኘኋት። ስጠይቃት ምግብ ትከለክላታለች፣ በሽተኛ ሆናለች፣ ፊቷን ብታዩ ያሳዝናል። ፓስፖርቷን ወስዳለች። ለአስር ወር አምስት ሳንቲም አልከፈለቻትም እና ከምሞት በቃ ውጭ ወጄ ከምትገለኝ መንገድ ላይ ማንም ይግደልኝ ብላ የወጣችልኝ እና በጣም አስከፊ ሁኔታ ላይ ነው ያሉት የኛ ልጆች። ሌሎቹም እንደዚሁ አንዳንዶቹ አስተዳዳሪዎቻቸው በቀድሞ መንግስት ሲሰሩ የነበሩ ጥለዋቸው ሄደዋል። ሌሎች ሀበሾች ያው መቼስ አንዳንድ ዛሬ ባረከው ሀበሻ አለ እያስጠላቸው ነው የሚኖሩት እና ብዙ ብዙ ብዙ ችግር አለባቸው። የመስ ችግር አለባቸው፣ የብድር ችግር አለባቸው፣ የጤና ችግር አለባቸው። በጣም ብዙ ነው። እንደው ልብሽ ይደማል። እንደው ምን ነው አምላክ እንደችን ሀገር በታረቃት እያልኩ ነው የምጸልየው እኔ በበኩሌ እና ያሉበት ሁኔታ በጣም አሳዛኝ ነው። ደግሞ ሊቢያ ውስጥ ትሪፖሊ ከተማ የካቶሊክ ቤተክርስቲያን ባለፈው ጊዜ በጣም በረጅሙ በምግብ በልብስ በጤና አገልግሎትም ቢሆን የሚታከሙበትን ቦታ በማድረስ ይረዳ ነበርና እኔ ባለፈው በስልክ ለመገናኘት ሞክሬ ስራውን እንዳልጀመረ ነው። እርሶስ እዛ አካባቢ ሄደው እንደው ጎብኘት አድርገዋል ወይ? እርዳታ እየሰጠ ነው ወይስ እንዴት ነው ያለው? ይሄ ካቶሊክ church የተባለውን እዚህ እንደመጣሁኝ በስራ ሰበብ ህጄ አየሁኝ፣ ቄሶቹን አየኋቸው። በእርግጥም አንዳንድ ስደተኞች አስጠግተው ራሳቸው ግቢ ውስጥ compound ይረዳሉ። አሁን ግን ምን እያደረጉ እንደሆነ ምንም መረጃም የለኝም እና ብዙ መናገር አልችልም ስለሱ። ስለዚህ አሁን በዓለም ዙሪያ ያለን ወገኖች እነዚህን ወገኖች በምን መልኩ ነው? ከዛ በፊት ግን እኛ እዚህ ጣሊያን ያለን ወገኖች ወደ አርባ ገደማ በእኛ በኩል እንኳን ከ20 እስከ 25 ወይም እስከ 30 የሚሆን ስም ለሳንታ ጂዲዮ ከዚህ በፊት ለረዳን ድርጅት ወይም ደግሞ የቤተ ክርስቲያን አገልግሎት ለሚሰጥ ስም ሰጥተናል። ምናልባት ዛሬ ማታ በዚህ ጉዳይ ላይ እንድንነጋገር ጥሪ አድርገውልናል። ስለዚህ ሄደን ምን እንደሚሉ እናዳምጣለን። እዚህም የመንግስት ለውጥ መኖሩን እየሰሙ ይመስለኛል በዜና መዋቅር። ስለዚህ ምን አይነት ሁኔታ እንዳለ ብዙ ማወቅ ያስቸግረኛል። ግን በዓለም ላይ ያለን ኢትዮጵያውያኖች ይቅርታ በዓለም ላይ ያለን ኢትዮጵያውያኖች ለወገኖቻችን ምንድን ነው ማድረግ ያለብን ብለው ያስባሉ? አሁን አስቸኳይ የሆነውን እርዳታ እኔ እንዲገረስ ብዙ ነገሮች ነው ያሉት ማድረግ ያለብን ነገሮች በአካባቢያችሁ እየተደራጃችሁ ላለው መንግስት ኢትዮጵያ ውስጥ ያለውን ሰቆቃ ማሳወቅ ነው። ዜጎቻችን በተለይ እዚህ አሁን ሊቢያ ውስጥ ስትራንድድ ሆነዋል። ይቅርታ እንዴት ልበል፣ በቃ መውጣት አልቻሉም። አንደኛ ነገር ዶኩመንታቸው ጠፍቷል፣ ተወርሷል። ሁለተኛ ነገር ገና ሀገሪቷም እያገገመች ነች። የዚህ አውሮፕላን በረራ አልተጀመረም። አንዳንድ አውሮፕላኖች ናቸው የሚገቡ እና ዜጎቻችን እየሞቱ ናቸው ያሉት። ዜጎቻችን ባላጠፉት ጥፋት እየተወቀሱ ነው ያሉት እና እየተደራጃችሁ ላለው መንግስት እዛ ለሀገራችሁ ጣሊያን ለጣለ መንግስት ለሚመለከተው ድርጅት ማመልከት ነው፣ መናገር ነው፣ ሰልፍ መውጣት ነው እና ሌላ ምን ማድረግ እንደሚቻል እንጃ። ለምሳሌ የልብስ የገንዘብ ምናምን ነገር ይሄ በጣም እንትን ነው፣ ዘላቂ መፍትሄ አይደለም። ዘላቂው መፍትሄ ምንድን ነው? በዜግነታችን እንድንከበር ለማድረግ ያለው መንግስት ኢትዮጵያ ውስጥ የሚካሄደውን ነገር በሙሉ ማጋለጥ ነው እና ትንሽ እንደልባቸው ከራራ ምናልባት ልጆቹን resettlement ሊሰጧቸው ይችሉ ይሆናል፣ ሊያነሷቸው ይችላል። ያንን በተቻለ መጠን ማስረጃ እያስደገፋችሁ ለማሳወቅ መሞከር ነው። ይሄን ነው ልል የምችለው። እሺ እንግዲህ ሌላ እርስዎ በተጨማሪ በዓለም ዙሪያ ለሚገኙ ወገኖች ወይም ጣሊያን ከተማ ለሚያዳምጡን ወገኖች ጭምር እስቲ እዛ ባሉት ወይም ደግሞ በጥቅሉ በአገር ጉዳይ በወገን ጉዳይ ወገን ለወገን ደራሽ ወገን ነውና የሚሉንን ምክር ይስጡንና በዚሁ ናቆ አበቃለሁ። እሺ በእውነቱ በጣም ብዙ ድርጅቶች አሉ አውሮፓ ውስጥም አሜሪካም ኢትዮጵያዊነት ስሜት ያላቸው ድርጅቶች አሉ። ምልሽ የፖለቲካ ድርጅቶችን ሳይሆን አባባሌ እንደዚሁ ለኢትዮጵያኖች የቆሙ አሉ። አሁን ለምሳሌ አሜሪካን ሀገር ዋሽንግተን ዲሲ አካባቢ አቶ ከባዱ የሚባል ሰውዬ አለ። በጣም ጥሩ ጥሩ ስራ እየሰራ ነው እና ብዙ ጊዜ ወደ State Department ም እሱ ነው ግንባር ቀደም ሆኖ ደጋቢዎችንም ምንም የሚያደርሰው እና በአጠቃላይ እኛ ኢትዮጵያኖች ሌላውን ነገር ትተን አንድ መሆን መቻል አለብን። ይሄ አዲሱ መንግስት ያመጣብንን የዘር በሽታ ወደዛ ጥለን በኢትዮጵያዊነታችን ብቻ አንድ መሆን መቻል አለብን። ተከባብረን ተፈቃቅረን አንድ ሆነን ወደፊት መራመድ ከቻለን አገራችንን ከወደቀችበት አዘቅት ውስጥ አንስተን በአጭር ጊዜ ውስጥ ሌሎች የአፍሪካ ሀገሮች የደረሱበት ደረጃ ማድረስ እንችላለን እና እባካችሁ ሁላችሁም ቅን ልቦና ይኖራችሁ፣ ተባበሩ። እዘኑ። እግዚአብሔርም የሚወደው መንገድ ይሄ ይመስለኛል፣ ለሰው ማዘን፣ ሰውን መርዳት እና በተቻለ መጠን አንድ ለመሆን መሞከር ነው። እንትኖችን ደግሞ ቅደም ተከተል መስጠት ለችግሮች መፍትሄ የሚሆኑትን አሁን እኛ የዘር ችግር አይደለም ያለብን፣ ሀገራችን ካለችበት አደጋ ማውጣት ነው ያለብን። ሌላው ሌላው ሌላው ነገር በኋላ የሚደረስበት ነገር ነው። ስለዚህ ህብረት ይኑሯችሁ፣ አትከፋፈሉ ነው የምለው። እሺ አቶ ዳዊት ከልብ ነው የማመሰግነው። እዛ አካባቢ ሆኖ ለወገኖቻችን ለሚያደርጉት ትብብር ሁሉ ከልብ አመሰግናለሁኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ይርዳዎት እላለሁ። በጣም እግዚአብሔር ይስጥልኝ። እኔም ይህን እድል ስለሰጠሽኝ በርቱ፣ አይዛችሁ እና በፈለገው ሰዓት ደውልኝ ስልክ ቁጥርሽንም ወስድና እደውልልሻለሁ። አንዳንድ መረጃ ካለ እንለዋወሳለን አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። Oh, yeah. Oh, yeah, yeah, yeah. አድማጮቻችን ይቅርታ ጠይቃለሁ ለሁለት ምክንያቶች እዚህ ያቀረብኳቸውን እህታችንን በሰዓቱ መዳረስ ምክንያት ንግግሯን ሳትጨርስ ነው አቋርጠን በቀጥታ ወደ ሊቢያ የገባ ነው ምክንያቱም እሳቸው ይጠብቁን ስለነበረ ስለዚህ እንዳዳመጣችሁት ከሆነ ለወገን ወገን ነውና እባካችሁን በምትችሉት እና ባላችሁ አቅም ራሱ ለሌሎች ወገኖች እንኳን ለምትሰሩበት አካባቢ፣ ለየትኛውም ቦታ ስለ ሀገራችን ሁኔታ ስለ ሀገራችን ላይ በሚደርሰው በወገን ላይ የሚደርሰውን በደልና ግፍ ሰቀቀን መናገር መቻል እንኳን ራሱን የቻለ ትግል ነው። ስለዚህ በየሄድንበት በምንሰራበት በምናውቃቸው ሰዎች አካባቢ ኢትዮጵያ አገራችን ውስጥ የሚፈጸመውን በደልና ግፍ ለዚህ ሁሉ ለስደት እህቶቻችንን ለመደፈር ወገኖቻችንን ለሰቆቃ ያበቃው ማን ነው? እኔስ ስለመሰደድ ለምን በቃው ለሚለው መልስ ሁሉ ለመስጠት የእኛ ግዴታ ይሆናል እላለሁ። ስለዚህ ኢትዮጵያውያኖች የሆናችሁ ወገኖች በሙሉ በምትችሉት መጠን ስለ አገራችን በደልና ግፍ በየትኛውም ቦታ በየትኛውም ስፍራ መናገርን አታቆሙ እላለሁ። እሳቸውም እንደዚሁ ብለዋል። እስቲ ወደ ሙዚቃውን ሄድና ጊዜ ካገኘን እንግዳችንን ደግመን እናቀርባታለን። ትምህርት ቤት ሆኜ በድጋሚ አብራችሁን እንድትቆዩ እንጠይቃለን። ይሄ ሙዚቃ ትንሽ ሞቅ ስላሉ ነው መሰለኝ አብረውኝ ያሉትንም አስደስቻቸዋለሁኝ። እንዳሉት ከሆነ የሰጡት አቶ ዳዊት የሰጡትን ሀሳብና የተናገሩትን ነገር በሙሉ ትክክለኛና ከነሱም የሚጠበቅ መሆኑን የተናገሩትና ወደ ኋላ ለመልሳችሁና እስቲ ወደ አንቺ ቅድም ወደ ጀመር ነው እንጓዝ። እንዴት ነበር ከዛ እስር በኋላ ኢትዮጵያዊ መሆን ብዙ አይነት አገሬን እንድጠላ ወይም ደግሞ አገሬን እንድክድ ያደረገኝ ነገር ማለት ኢትዮጵያዊነቴ እንትን እያለኝ ማለት ነው። በኢትዮጵያዊነቴ UNHCR ም ኢትዮጵያዊነት ስንል ያን ነገር የሚያስፈራና ብዙ ችግር የሚያደርስ በመሆኑ ኢትዮጵያዊ ችግር የለባችሁም ወይም ሀገራችሁ ሰላም ነው፣ ሀገራችሁ ዲሞክራሲ ነው በአፍ አባባል ነው ለእኛ ማለት ችግር ባይኖርበት ማንኛውም ኢትዮጵያዊ ሊሰደድ አይችልም እና ማንኛውም ኢትዮጵያዊ ሊሰደድ አይችልም። ሁላችን ችግርና መከራ ስላለብን ነው የምንሰደደው። ያንን ነገር ደግሞ ኢትዮጵያዊ ነን ብዬ በመናገራችን ያው ኢትዮጵያዊ በመሆናችን ተይዘን ታስረን ወደ ኢትዮጵያ ተጠረዝን። speaker ኡን ትንሽ ወደ አፍሽ ጠጋ አድርጊው፣ አይሰማም። ያው ኢትዮጵያዊ በመሆናችን የ UNHCR ወረቀት ባለማግኘታችን የነበርን ኢትዮጵያውያን ሰማኒያ አራት ኢትዮጵያውያኖች ነን ተይዘን ያለምንም ነገር ያለምንም እንትን ያወጣነውን እንኳን ገንዘባችን እጃችን ላይ ሳናስገባ ወይም ልፋታችን ወይ ድካማችን እንትን ሳንል ተይዘን ወደ ኢትዮጵያ የኢትዮጵያ መንግስት የፈለጉትን አሟልላችኋል ወይም ደግሞ የሚፈልጉትን ይደረግላችኋል በእግራቸው እንደወጡ በእግራቸው ይመለሳሉ የሚባል አባባል እንትን በማለት ተይዘን ያው ወደ ኢትዮጵያ ተመለስን እዛ ግን ሂደን ተጠርዞ የሚባለው ቃል ወደ ኢትዮጵያ መመለስን አስመልክቶ ማለት ነው። አዎ deport ተደረገ ማለት ነው ወደ ኢትዮጵያ። ጥያቄ ነበር ወይ? ለምሳሌ አሁን ለመመለስ አሁን ቅድም እንዳለው IOM ይሄንን ነገር ይረዳል እና እናንተ ፍላጎት መኖሩ ተጠይቆ ነው ወይስ ካለምንም ጥያቄ ነው መመለስ የነበረባቸው? ምንም አይነት ጥያቄ አልተጠየቅንም። ምንም አይነት ነገር እንትን አልተባልም። ተገደን እንደተመለስን ነው የምቆጥረው። የጋዳፊ ያው መቶ መቶ ዶላር ሰጥቶ ነው ወደ ሀገራችን ይሄድ ነው አገራችሁ መንግስታችሁ ይፈልጋችኋል ወይም ደግሞ ያለምንም እንትን ነው የወጡት በሚል ምክንያት ነው የተመለስ ነው ወደ ሀገራችንም ስንመለስ ግን እዛ የደረሰልን ነገር ወይም ደግሞ ያገኘነው ነገር የለንም እዛ ኢትዮጵያ ሄደን ያው መጠለያ ይሰጣችኋል ቤት አላችሁ ምን አላችሁ ተባለ እኛ ግን ምንም ነገር የለንም ያለምንም ነገር ያው ወደ ኢትዮጵያ እንደተመለስን ነው ምነግርሽ ኢትዮጵያ ተመልሰን ያው የተወሰነ ጊዜ ቆይቼ ያው ድጋሚም ለስደት በቃሁኝ ማለት እዛም ያለኝ ነገር ሊያስደስተኝና ወይም ደግሞ እኔ ሊያኖረኝ ባለመቻሉ ድጋሚ ወደ ሊቢያ ለሁለተኛ ጊዜ የመጣሁት በዛ ምክንያት ነው። ግን ቆይ ምን ያህል ጊዜ ከተመለሽበት ጊዜ ከሊቢያ ከተመለሽበት ጊዜ ጀምሮ ምን ያህል ጊዜ ቆየሽ? የት ኢትዮጵያ አምስት ወር ከምናምን አካባቢ ቆይቻለሁኝ። እና በምን መልኩ ለምሳሌ አሁን ሊቢያ ውስጥ የገጠመሽ ምንም ነገር የለም ትንሽ ነገር ነው መሰለኝ የሰራሹ እርግጠኛ ከሆንኩኝ እና ይሄ መጓጓዣ ይሄን ሁሉ ነገር ማን ነው የሚሸፍነው ያው የፈረደበት ቤተሰብ ማለት ይችላለሁኝ ከቤተሰብ ነው መጀመሪያም ብር ይዤ የወጣሁት ሊቢያም አልሰራሁም ያወጣሁትም ነገር ያው ለባህር ከፍዬ ከባህር ላይ ተይዤ ነው የተመለስኩት እስር ቤትም በቃ የሚያስከፋና ዘግናኝ ችግርና መከራ እስር ቤት ራሱ የደረሰብኝ በሴትነታችን በገንዘባችን በምን በብዙ ነገር ነው ችግርና መከራ ደርሶብን የታሰርንበት እስር ቤት እንኳን እታች ground ውስጥ ነበር ታስረን የነበር ነው ሁለት ወንድሞቻችን ራሱ በዛ ምክንያት የሳምባ በሽተኛ ሆኖ ያው አዲስ አበባ ላይ ሳምባ ነቀርሳ የሚባለው ሆስፒታል ነው የሚገኙት አሁን የኖሩ የሞቱ ማቀው ታሪክ የለኝም ስለነዛ ልጅ ሰዎች እኔም ለምሳሌ አሁን ያንን ሁሉ መከራ አሳልፈሻል፣ መጀመሪያ ላይ ማለቴ ነው። ወደ ሀገራችን ተመለሽ። እርግጥ የምትወጁን ሰው ተከተለሽ ነው ሄድሽው። የምትወጁ ሰው መከራና ስቃይ ፈተና ደርሶበታል ና ሁለተኛ ጊዜ እንደው ያንን መከራ ያንን የመሰለ የበረሃ መከራ እንደገና ስደት ብለሽ ማሰብ ና የወጣሹ ለምንድን ነው? ያው ኢትዮጵያ ላይ ያለው ሁኔታ ነው ያን ነገር ድጋሚ ሊያስደግመኝና በድጋሚ ልወጣ የቻልኩበት ነገር እዛም ያለው ነገር ከዚህ ከበረሃ ወይም ደግሞ ከችግሩ የሚሻል ነገር የለም እዛም ያለው ነገር በቃ ያ ነገር ስላስገደደኝ ያው ድጋሚ ደግሞ ወደ ስደት እንደወጣ እንትን አልኩኝ የአገራችን ችግር ወይስ የልብ ችግር የፍቅር ችግር no no የአገራችን ችግር <laughs> ከልብ ችግር ባሻገር <laughs> ያ አገር ላይ ያለው ችግርም ሆነ እንትንም ሆነ ያው በድጋሚ ወደ ስደት እንደወጣ በቃሁ ግን አሁንም ያው የከፋ ነገር ነው። እግዚአብሔር ይመስገን ግን በሰላም ገብቻለሁ። እሺ እንግዲህ አድማጮቻችን ያለን ጊዜ ሶስት ደቂቃ በመሆኑ ሁለተኛው ጉዞ በኋላ ወደ ጣሊያን የነበረውን የመርከብ ጉዞ በጣም አሰቃቂ ነበር የእሷ የተጓዘችበት። ስለዚህ እንዴት እንደነበረ ትንሽ ሳለ ታደርግልናለች እና የመጨረሻ ፕሮግራማችንን በሚቀጥለው ሳምንት ከነሱ ጋር እናሳልፋለን። ሌላው ግን እግዚአብሔር ፈቃዱ ከሆነ ከአሁን አስራ አንድ ሰዓት አካባቢ እንድንገኝ ጠርተውናል። እንግዲህ ምን እንደሚሉም ባናቅም መልካም ነገር ለመስማት እኛም እንጓጓለን። እግዚአብሔር አባቴ እነሱንም ሊቢያ ያሉትን ወገኖቻችንን እንዲረዳቸው እንላለን። በተቀረ ግን እዚህ ያሉ እህቶቻችን ከካምፕ እየወጡና እየተሰደዱ ነው እንደገና። ስለዚህ እባካችሁ ወገኖች የምታገኟቸው በሙሉ የሚመለከተውን ክፍል ማሳየት አብዛኛውን ጊዜ መጠለያ የሚሰጥባቸው ቦታዎች ሙሉ ናቸው በመባል ብዙ ፈተናና መከራ እየገጠማቸው ነው እና የምትችሉትን ሁሉ ኢትዮጵያዊ በሆነ መልኩ ሰብአዊነት በተሞላው መልኩ እንድትረዷቸው አሁንም አሳስባለሁኝ እና የዛሬውን ፕሮግራማችንን በዚህ ሙዚቃ እንጨርሳለን። መልካም እሁድ ይሆንላችሁ እንላለን።